የታላቁ ነቢይ የነቢዩላህ ኢብራሂም عليه وعلى نبينا وسائر الأنبياء أفضل الصلاة وأزكى التسليم የሳቸው ታሪክ ያለበት ወይም የሳቸው አስተምሮት ያለበት ላይ ነው የምንነሳው። አላህ ስብሓንሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም የነቢያቶችን ፈለግ መከተል እንዳለበት በተለያየ ቦታ ላይ ይናገራል፣ ያስተምራቸዋል፣ ይመክራቸዋል። ለኛም ሰላም ጆቹ ነብያቶች ፈለግ ተከታይ እንጂ አዲስ እንዳልሆኑ ይነገራል አንተ ልጆች ላይም የነቢዩላህ ኢብራሂምን ቀጥታ አያታቸው ከዚያም ቀጥሎ ነቢያቶች ታሪክ በማውሳት ነቢዩ አለይሂ ሰላቱ ወሰላም የእነዚህ ሰዎች ተከታይ መሆናቸውን በይፋ ነው የሚያስተምረን። ወትሉ አለይህም ነበአ ኢብራሂም ወትሉ አለይህም ለምታስተምራቸው ህዝቦች የኢብራሂምን ዜና የኢብራሂምን ታሪክ አንብብላቸዋል አላህ ኡትሉ عليهم ተላ የትሉ ኡትሉ فعل امر ነው የተላ የትሉ ፊዕለ አምር ሲሆን ዋው ይጣላል እንጂ ተላ የትሉ ዋው አለው ኡትሉ ወትሉ ማለት ኡትሉ ዐለይህም ኡትሉ ዐለይህም ነበአ ኢብራሂም አኽባረ ኢብራሂም የኢብራሂምን አው ጭሰተ ኢብራሂም ነሕኑ ነቁስ ዐለይከ አሕሰነ ልቀሰስ የኢብራሂምን ታሪክ የኢብራሂምን ሁኔታ አንብብላቸው፣ ንገራቸው፣ ይጠቅማቸዋል። ለዱንያቸው ለአኼራቸው የሚጠቅም የኢብራሂም ታሪክ ነው። ኢዝ ቃለ ሊአቢሂ ወቀውሚ ለአባቱና ለህዝቡ ባለ ጊዜ إذ قال إبراهيم لأبيه آزر አዘር ይባላል አባቱ አዘር አጎቱ እንጂ አባቱ አይደለም የሚል የሱፍዮቹ ዘመቻ አለ። ለምን እንዳልፈለጉት አባታቸው እንዲሆን ለምን እንዳልፈለጉ አላውቅም። ላኪን ቁርአን ሊአቢሂ አዘር ይላል። አዘር ለሚባለው አባት አይ ሌላ ነው ኢብራሂም ኢብኑ ሳራህ ምናምን የሚባል ነው አባታቸው ነው የሚሉ ማን ነው ይህንን አባት ይሄ ለመባሉ የነገረን? ዝም ብሎ ጭሷ ነው። ቢሆንም ሁለት ስም ይኖረዋል ማለት ነው ሰው ሁለትም ቢኖረው ተቃውሞ የለንም። ላኪን ቢነፍስ القرآن የኢብራሂም አባት ማን ነው? አዘር ነው። አዘር ያጎት ስም ነው፣ የምናምን ስም ነው፣ ያሳዳጊ ስም ነው። በፍጹም አይዋጣም። ምክንያቱም ይሄንን የቁርአን አባባል ለአቢህ አዘር ያለውን ሌላ የሚያስተካክል ወይም ይህንን ትርጉም የሚያስከድ ነገር ሌላ አንቀጽ ስለሌለ ወትሉ አለይህም ነበአ ኢብራሂም መቼ إذ قال لأبيه وقومه ለአባታቸውና ለህዝቦቻቸው ያሉለት ማ ተዕቡዱን ማ ኢስሃም ነች ለመጠየቅ ነው ما تعبدون? ምንድን ነው የምታመልኩት ما تعبدون? ماذا تعبدون እንደማለት ما ماذا ጥያቄዎች ነው ما ቢማዕነ ለዚም ይመጣል ግን እንዲህ ያለው ላይ እዚህ ቦታ ላይ ምን ትጠይ ምን ነው የምታመልኩት የምታመልኩት ነገር ምንድን ነው ሰዎች በልምድ ዝም ብለው በተዋረስ ሊያመልኩ ይችላሉ ግን ጥይቅ ስታደርጋቸው ድንግጥ ነው እኮ የሚሉት ይሄ ያደረጉት ተጠይቆ አያውቁም እነሱ ያመልካሉ። አባቶቻቸውም አያቶቻቸውም እንዲሁ ተወራርተው ነው የመጡት። ግን እብራሂም ብድግ ብለው ማ ተዕቡዱ ምንድን ነው የምታመልኩት አሏቸው። ቃሉ ነዕቡዱ አስናማ ጣዖት ነው የምናመልከው። በግልጽ እነዚህ ሞኞች ናቸው። የዘመኑ ግን ጣውት የሚያመልክ ሰው ስለ ጣውት ምንድነው ነው ስትለው እኛ አላህን ይላል። ታዲያ ለዚህ ዛሬ ያረድከው ምንድነው ሄዳ ማለሰም በዘዴ ሊያመልክ እነዚህ የምናመልከው አዎ አስናመን ጣውቶችን ነው የምናመልከው። እንዴት አድርጋችሁ ፈነظሉ ለሃ ዓኪፊን ለነሱ እየተገዛን ننور علن نظل بمعنى نستمر وين نظل لها مالت ظل يظل بمعنى عمل في النهار فنظل لها عاكفين كان كان للنسو سنعمل كنول علن اي ما كان ما ساريا يقن يعني. نجر مالتنا وكان كان مش كان برمي ملكه مالتنا ظل في النهار لم يسرع فراس اللي هون عربي نيو مالتنا وين جزء معين هذا اللي يتفلقوا إلى القرطبي فنظل لها عاكفين مالت فنحبس أنفسنا في عبادتها في عبادة هذه الأصنام الذين طاوቶች በማምለክ ጊዜያችንንም ሰዓታችንን ንብረታችንን እናባክናለን ይሄ ነው ያምልኮቱትን قال هل يسمعونكم إذ تدعون ይሄ ነው እንግዲህ የአምልኮት መገለጫ ጥቅም ታገኛላችሁ ከነሱ هل يسمعونكم إذ تدعون ስትለምኗቸው ስትጠሯቸው ለሆነ ነገር ድረሱልን ስትሏቸው ይሰማሉ ጆሮ አላቸው ኢብራሂም عليه وعلى نبينا أفضل الصلاة وأزكى التسليم አባታቸውንም በግል ባናገሩበት ይሰማሉ የሚል ነገር ይጠይቃሉ። ያ አበቲ ምንድን ያሉት? ያ አበቲ ሊመ ተዕቡዱ ብለው ምን አሉ? ማላ ይስማዑ ማፊ አይሰማህም ወላ ይብሲሩ አያይህም ወላ ዩግኒ አንከ ሚን አላህ ሸይአ ከአላህም ምንም ነገር ሊያድንህ ሊከላከልልህ የሚችል አይደለም። ለምን እንዲህ የማይረባ ነገር ታመልካለህ አሉት። እዚህ ምን አሉ? هل يسمعونكم إذ تدعون ስትጠሯቸው تدعونهم ስትጠሯቸው ታመል ይሰሟችኋልን? أو ينفعونكم የሆነ ጥቅም የሚሰጧችሁ የሚያደርጉላችሁ ነገር አለ? أو يضرون ወይም ይጎዳሉ ብላችሁ የምትፈሩት ነገር አለ? ቃሉ አሉ እነማን ተሟጋቾቹ የኢብራሂም ሰዎች በል ወጀድና አባአና ከዛሊከ የሽ የፍዓሉን ኧረ እባክህ አታድርቀን። እኛም ይሄ ሁሉ ጠይቀን አናውቅም። ምንም እናውቀው ነገር የለንም። አባቶቻችን ሲሄንን ሲያረጉ ስላየን ብቻ ነው የምናደርገው። ጳጉሜ የሆኑ ሰዎች የዱዓ ቀን ነው አሉ ሰዎች አሏቸው። ጳጉሜ የሚባል ቀን አለ በኢትዮጵያ ብቻ ከዓለም የተለየ አይደል 13 ወር ማለት ኢትዮጵያ ብቻ ነው ያለው። ሌላው በሙሉ በዓለም ያለ ህዝብ የሚቆጥረው በስንት ነው? በ12 ወር ነው። ኢትዮጵያ በ13 ነው። በደመወዝ ሲቀር በደመወዝ 13 አለ። በደመወዝ በበጀት ምናምን አይሆን። በሌላው ግን 13 ነው። እነዚህ አምስት ቀን አንድ ጊዜ አምስት አንድ ጊዜ ስድስት የሚሆነው ቋሜ ላይ እንግዲህ ከአገሪቱ ጋር በተገናኘ ማን እንደመጣ እንደፈለሰፈው አላውቅም። ላኪን የሚገርመው ወደ ሙስሊሞቹ ገብቶ እነዚህ የቋግሜ ቀኖች የዱዓ ቀኖች ናቸው ብሎ በሆኑ አካባቢ የሆነ ሰው ፈለሰፈ። ከዚያማ ሙስሊሙ ተወራረሰዋ። የነቢዩ ሱና እኮ አለይሂ ሰላቱ ወሰላም የዚያን ያህል አልተስፋ አረጉ ይደረግ ነበር። ግን አልሐምዱሊላህ አሁን ትቷል። አሁን ቋግሜ የሚያከብር አይ እንኳን ቋግሜ ቀረ። የሐሙስ ቡናውም ሊቅር ነው ተወዷል። ልጅ እንደዚህ ቀላል አይደለም። ጥሩ ሁሉ በደጁ ሁሉ በምናምን በነበረበት ጊዜ ችግር አልነበረም። ጊዜውም የለ አሁን እንጂ ስድስት ቀን ሙሉ ሳይወጡ እኮ ነበር የሚቀመጡት። ቃሉ በል ወጀድና አባእና ከዛሊከ የፍዓሉን እኛ ልምድ ነው፣ የተለመደ ነው። ከለመድ ነው የለመድነው መት ሌላ ነው፣ አደጋ ይህ እንትና ለዛር የሚያርዱ ሰዎችም ለምንድን ነው የምታርጁ ብለህ ስትጠይቃት አርዳ በልታ ተነስታ እኮ ትታመማለች ሴትዮዋ። ለምንድን ነው የምታርጂው? ስለሆነ ይሄ የወደ ቤት ነው። የወደ ቤት ማለት ነው የቤቱ የአያቶቻችን የቅድመ አያቶቻችን እንዲያው የእናቲቱ የአባቷ የአያቷ ዘር የአራት አያቶቿ የስምንት ቅማንቶቿ ልምድ ልስራ ስትል ጊዜዋ የለም በቃ ይሄ በአያቴ በኩል ይሄ በምናምን በኩል ይሄ በምኔ በኩል እያለች ቀይ ዶሮ ቀይ የበላው ነጭ የበላው ጥቁር የበላው ጅጉርጉሩ ምናምኑ ለምንድን ነው የምታረጊው كذلك وجدنا آباءنا إنا وجدنا آباءنا قالوا بل وجدنا آباءنا كذلك يفعلون قال أفرأيتم ما كنتم تعبدون استي نقرون أفرأيتم همزة استفهام له رأى رأى فعل ماضي لو رأيتم بمعنى أخبروني عندما لتنيلا أفرأيتم استي نقرون ما ما كنتم تعبدون የምታመልኳቸው የነበራችሁትን እስቲ ንገሩኝ። እስቲ ምን ምን እንደሚጠቅም አንቱ ወአባኡኩም አልአቅደሙን እናንተም ሆናችሁ የቀድሞ አባቶቻችሁ የሚያመልኳቸውን እስቲ ንገሩኝ ምንነታቸውን። ፈኢነሁም እነሱ አዱውሊ የኔ ጠላቶች ናቸው። ኢላ ረበል ዓለሚን የዓለማት ጌታ ብቻ እንጂ ሌላው በሙሉ ጠላቴ ነው አልፈልገውም አሉ ኢብራሂም ይህንን አንብብላቸው አለ አላህ ለነቢዩ አለይሂ ሰላቱ ወሰላም ህዝቡም ሊሰማው የሚገባ ታሪክ ነው إخبار من الله تعالى عن عبده ورسوله وخليله إبراهيم عليه السلام إمام الحنفاء أمر الله تعالى رسوله محمدا صلى الله عليه وسلم أن يتلوه على أمته ليقتدوا به في الإخلاص والتوكل وعبادة الله وحده لا شريك له والتبري من الشرك وأهله فإن الله تعالى آتى إبراهيم رشده من قبل أي من صغره إلى كبره إبراهيم إبراهيمين الله سبحانه وتعالى يسمع الشون تلك الدن بيبل باع الله لا بمن مكا بع الله كالله قار كما قارك هلس مراسات شون بمارك ينبرات شون يسألنا أطام أمه وندكتل مكرات شون إلى الله سبحانه وتعالى فإنه من وقت النشأ من وقت نشع وشبع أنكر على قومه عبادة الأصنام مع الله عز وجل نبي الله إبراهيم قنا كمن جمروا بس جزي جمروا كتولدوا بس جزي عنستوا فالله سبحانه وتعالى ما قراتن بفستمنا وقزوا فاستموا التقبلتم على تواتلاتهم لذين إذ قال لأبيه وقومه ما تعبدون أي ما هذه التماثيل التي أنتم لها عاكفون إن أنت ما ሽር ጉድ የምትሉላት ብቻ ማለክታችሁ ምንድናት قالوا نعبد اصناما فنظل لها عاكفين قال هل يسمعونكم تدعون وينفعونكم ما يضرون قالوا بل وجدنا آباءنا كذلك يفعلون يعني اعترفوا አመኑበት ያን አስናመው ላ ተፋሉ ሸይአ ሚን ዛሊክ ምንም የሚጠቅሙ የሚጎዱህ ነው እየሰሙን ስላል አይደለም አይደለም ግን ልምዱ ስለሆነ ነው ቤተሰብ ሲሰራው ስላየን ነው وإنما رأوا آباءهم كذلك يفعلون وهم على أثارهم يهرعون فعند ذلك قال لهم إبراهيم أفرأيتم ما كنتم تعبدون أي إن كانت هذه الأصنام شيئا ولها تأثير فلتخلص إلي بالمساعة أستي إتشي ጣዖት አምላካችሁ አንድ ነገር ማድረግ የምትችል ከሆነ ለኔ ጠላት አርጃታለሁ እስቲ አንድ ነገር ታደርግብኝ እስቲ فإني عدو لها لا أبالي بها ولا أفكر فيها وهذا كما قال تعالى مخبرا عن نوح عليه السلام إبراهيم ብቻ አይደሉም እንዲህ የጣዖት አምላኪዎችን አማልክቶቻችሁ ከቻሉ እስቲ የሚያደርጉትን እኒ በሚል የተጋፈጡ እሳቸው ብቻ አይደሉም ቀድሞ አባታቸውም እንዲህ ብለዋል فاجمعوا امركم ኑህ ናቸው فاجمعوا امركم وشركاءكم እናንተም ሆነ ጣዖቶቻችሁ አማልክቶቻችሁ ተሰባሰቡና የምትሉትን እስቲ በሉኝ ثم كيدوني جميعا فكيدوني جميعا በሌላ ያ وقال هود ነው هود عليه السلام ምን አለ اني اشهد الله እኔ አላህን አስመሰክራለሁ واشهدوا እናንተም መስክሩ أني بريء مما تشركون كم تقاروا تلوني يصدعوني من دونه كالله ليلة فكيدوني جميعا ثم لا تنذرون ከዚያ የምትችሉትን ተንኮል አድርጉ። ምንም እድሜ አትስጡኝ ከቻላችሁ። አሁን ይኸው አጥፉኝ። እኒ ተወከልቱ ዐለ አላህ ረቢ ወረቢኩም ማ ሚን ዳባ ኢላ ሁወ አኺዙ ቢናስየቲሃ እኔ እንደሆንኩኝ በአላህ ተወክያለሁ የእኔም የእናንተ ጌታ በሆነው የትኛውም መሬት ላይ የምትንቀሳቀስ በአየር ላይ የምትበር የትኛው ተንቀሳቃሽ ሁሉ አላህ ስብሓነሁ ወተዓላ አናቷን ይዞ የተቆጣጠራት ቢሆን እንጂ ቁንጮዋን ይዞ እንደፈለገ የሚያረጋት ቢሆን እንጂ ኢነ ረቢ አላ ሲራጥ ሙስተቂም ኢብራሂም ምን አሉ ወከይፈ አኻፉ ማ አሽረክቱም ሌላ ቦታ ላይ እንዴት ነው እናንተ የምታጋሩትን የምፈራው ጣውቶቻችሁን ለምንድን ነው የምፈራው ወላ ተኻፉነ አነኩም አሽረክቱም ቢላህ እናንተ በአላህ ስብሓነሁ ወተዓላ ምንም ያላጋራችሁ <coughs> ወላ وكيف أخاف ما أشركتم እናንተ የምታሻርኩትን እንዴት ፈራለሁ ወላ ተኻፉነ አነኩም አሽረክቱም ቢላህ በአላህ ስብሓንሁ ወተዓላ ስታጋሩ ምንም ያደርስብናል ብላችሁ ሳትፈሩ እኔ የእናንተ ጣዖቶች ምንም ስለ ያደርሱብኛል ብዬ እንዴት ነው የምፈራው አሉ وإذ قال إبراهيم لأبيه وقومه إنني براء مما تعبدون እኔ እናንተና ቤተሰቦቻችን ከምታመልኩት ሁሉ በሙሉ ነፃ ነኝ እኔ إلا الذي فطرني فإنه سيهدين قال الله واتل عليهم نبأ إبراهيم الذي خلقني ما أنه يا جيتا إلا رب العالمين على ما جيتا سكر ما أنه سو الذي خلقني يفترني هنا سلذي فتعني يلي عبر لتفتر أكال على الفقدم على الأردم على السالم فهو يهديني كأنه من قدم يمراني السنة والله والذي هو يطعمني ويسقيني የሚያበላኝ የሚያጠጣኝ እሱ ነው እያበላኝ እያጠጣኝ ታዲያ ለሌላ መልክ አለው እንዴ ጉልበት የሰጠኝ ጤና የሰጠኝ ጌታ እያለ እሱ አመልካለሁ እንጂ ወይዛ መሪቱ ስታመም فهو يشفيني የሚያድነኝ እሱ ሆኖ እያለ والذي يميتني ثم يحيي ያ አላህ ሲፈልግ የሚገለኝ ከዚያም በኋላ ደግሞ ህይወት የሚዘራብኝ የሚቀስቅሰኝ እያለ ለሱ እገዛለሁ እንጂ እንዴት ጣዖት አመልካለሁ? ወለዚ አጥመዑ አን የግፊረ ሊ ኸጢአቲ የውመ ዲን የቂያም ቀን ደግሞ ወንጀሎችን ሊምርልኝ ተስፋ የማደርገው አጥመዑ አርጁ አተመና አጥሉብ ከሱ ተስፋ የሚያደርገው ሊምረኝ ወንጀሌን ይህ ሁሉ ግንኙነት ያለኝ በዚህ መልኩ ሁሉ የምፈልገው ጌታ እያለኝ እንዴት ጣዖቶችን እገዛለሁ يعني لا أعبد إلا الذي يفعل هذه الأشياء እኔ አላመልክም እኒህ እኒህን ነገሮች የሚያደርግልኝ እንጂ ምንድናቸው እነሱ الخالق الذي قدر قدرا وهذا الخلائق إليه ما قدر وهو الذي يهدي من يشاء ويضل من يشاء والذي هو يطعمني ويسقين أي هو خالقي ورازقي بما سخر ويسر من الأسباب السماوية والأرضية فساق المزن وأنزل الماء وأحيا به الأرض وأخرج به من كل الثمرات رزقا للعباد وأنزل الماء عذبا زلالا يسقيه مما خلق أنعاما وأناسيا كثيرا وإذا مرضت فهو يشفيني أسند المرض إلى نفسه ذي لا በጣም የሚገርም አባባል ነው የተናገሩት ኢብራሂም አሳምሞ የሚያድነኝ አላሉ ምን አሉ ሻመኝ ወይዛ መሪስቱን ስታመም ወይሽፊኒ እሱ ነው የሚያድነኛል أسند المرض إلى نفسه وإن كان عن قدر الله وقضائه وخلقه ولكن أضافه إلى نفسه أدبا الله حممي مالت الله አሳመመኝ ማለት كم ስታመም ست ነው አሉ والو እሱ ነው በሱ ቀደር ነው የሚታመመው كما قال تعالى آمرا للمصلي أن يقول اهدنا الصراط المستقيم إلى آخر السورة الفاتحة الله سبحانه وتعالى أنعم أنت الله تعالى والغضب حذف فاعله أدبا غير المغضوب عليهم ባቸው ሳይሉ غير ما غضبت من غضبت عليه ሳይላቸው ولا أضللتهم ሳይላቸው فأسند الإنعام والهداية إلى الله تعالى والغضب حذف فاعله أدبا وأسند الضلال إلى العبيد كما قالت الجن ወአና ላ ነድሪ እኛ እናቅም አሉ ጅኖች። ምን አሉ? አሸሩን ኡሪደ أشر أريد መጥፎ ተሽቶ ይሁን አሉ። መጥፎ ሽቶባቸው ይሆን አላህ አላሉ። أشر أريد بمن في الأرض أم أراد بهم ربهم رشدا رشد ላይ أراد ربهم ብለው ፋዒሉን አመጡት ተናገሩ። ግን أريد بهم أشر أريد بهم እንዲሁ አደብ ሲነገር አላህ ያጠመመውን እያለ በግልጽ የሚናገር ሰው አሞልቷል ወይድልላሁ ላኪን እንዲህ ከማለት ጠማማን ማን ያቀነዋል ብሎ ጠማማን የሚያቀና ብትል ቅርብ ነው የበለጠ ነው እዚህም قال إبراهيم وإذا مرضت فهو يشفين أي إذا وقعت في مرض فإنه لا يقدر على شفائي أحد غيره بما يقدر من الأسباب الموصلة إليه يتمنى الله بتشانهم يعدنوا هذا بي ضريحو يميهدوت سلطوش من من فايدة الله وإذا مرضت فهو يشفيني بتذكر الله የፈቀዳቸውን ምክንያቶች ብቻ ፈጽመ ከዚያ በኋላ በቃ لا شفاء إلا شفاؤك መድኃኒት ማዳን የሚችለው አንተ ብቻ ነህ በል አላህ والذي يميتني ثم يحييني هو الذي يحيي ويميت والذي يطمع أن يغفر لي خطيئتي يوم الدين أي لا يقدر على غفران الذنوب في الدنيا والآخرة إلا هو በዱንያ ላይ ወንጀለኛ ነን እኔ ምሬሃለሁኝ ይሄ በቃ እንትን ብያለሁ በፍጹም የሚባል ነገር የለም ወንጀልክን ያስምርልሃለሁ አይባልም ነብዩም አያስምሩ ማለት ነብዩ ጋር ሄደህ እንግዲህ የሆነ ጥፋት አጥፍቻለሁኝና እንግዲህ እንደው ምን አድርጉልኝ ይባላል ነብዩ አለይሂ ሰላቱ ወሰላም የማይምሩ ከሆነ ከዚያ በታች ያለው ሰውማ በፍጹም ወንጀል ሊቀንስልህ ሊያስተካክልህ ይመክርሃል ይዘክርሃል ያስታውስሃል ዒባዳ እንድታደርግ ተውበት እንድታደርግ ይመክርሃል ከዚያ ያለፈ ሊያደርግ ምንም አይችልም الذي يطمع أطمع أن يغفر لي خطيئة يوم الدين وهو الله سبحانه وتعالى ربي جتي هب لي ستين لني هب لي ستين حكما مرنة دانينة وألحقني بالصالحين በሷሊሆች አስጠጋኝ፣ ከሷሊሆች ጋር ደርበኝ፣ አብረህ አርገኝ፣ የሷሊሆች አባል አርገኝ። ሱብሃንአላህ ኢብራሂም አለይሂ ሰላም ሷሊህነትን ይፈልጋሉ። ኢብራሂም ግን ሙስሊህ ናቸው። ከሷሊህነት አልፈው ሙስሊህ ናቸው ተብሏል። ሷሊህነት ለራስ ጥሩነት ነው። ሙስሊህ ማለት ግን ለሰው የሚበጁ ለሌላ አካል መድኃኒት የሆኑ ለሌላ የሚያስተምሩ ደግ የደግ አስተማሪዎች፣ የደግ አባቶች፣ የደግ ባለቤቶች ማለት ነው። ኢብራሂም ለራሳቸው ግን ምን አሉ? ኢጅዓል ሊ ሚነ ሷሊሒን ፊ ዱንያ ወልአኺራ። ነቢዩም ዓለይሂ ሰላቱ ወሰላም ሊሞቱ ሲሉ ዘከራተል መውት እያጣደፋቸው አረፊቀል አዕላ ይሉ ነበረ። ከምርጥ ጓደኞች ጋር አድርገኝ እንደማለት ነው። ከምርጥ ጓደኞች ጋር አድርገኝ ሶስት ጊዜ ነው واجعل لي لن يدرق لي قالوا ابراهيم لسان صدق في الاخرين يونت زغبا مترشا كيقتلوا تولد كتولد تولد يمي التلالف ملكام زين ارغليني ملكام ارعيا درغنيالو اي واجعل لي ذكرا جميلا بعدي اذكر به ويقتدى به في الخير يا خير ارعيا የኸይር መሪ የኸይር ተምሳሌት አድርገኝ ፊል አኺሪን ማለት እስከ ድረስ ለማለት ወጅዐልኒ እኔን አድርገኝ ሚን ጀነት ነዒም የደስ መደሰቻዋ ጀነትን ከሚወርሱ ሰዎች አድርገኝ ከወራሾች አድርገኝ አሉ እንጂ ከባለቤቱ አድርገኝ አላሉ ወራሽና ባለቤት የተለየ ወራሽ ማለት እንዴው በትንሽ ምክንያት የሚሰጥ ማለት ነው። وتلك الجنة التي أورثتموها ግንኙነቱ ምንድነው? ቢማ ኩንቱም ታዕመሉ የጀነት ባለቤት አድርገኝ ግን ጀነትን የሚመጥን ዋጋ ሂሳብ አልሰራሁም ማለታቸው ነው። አሁንም ራሳቸውን ዝቅ እያደረጉ ነው። እዚያ من الصالحين አድርገኝ ብለው ለመኑ። ازيلمو من ورثة جنة النعيم في جنة النعيم كم يورسوا عدر قي بل يتشبع اللتشيني إمام مكنات جنة كم صوت يقبسوا عدر قي يجنة بس بطعم كبار سلوانا راي جنة قبع اللهبية ملوبة ملوء على التمام من المالكنا أي أنعم علي في الدنيا ببقاء الذكر الجميل بعدي وفي الآخرة بأن تجعلني من ورثة جنة النعيم واغفر لي أبي አባቴን ማርልኝ إنه كان من الضالين እሱ ከተሳሳቱ ሰዎች ነበር ድንበር ለቆ ጋጠ ወጥ ከሆኑ ሰዎች አንዱ ነበር ኢብራ አባቴ ግን ማርልኝ ያሉና ለመኗ በሌላም ربنا اغفر لي ولوالدي ብለዋል ለኔና ለአባት ለእናቴ ማርልኝ ብለዋል وهذا مما رجع عنه إبراهيم عليه السلام كما قال تعالى إبراهيم يهنن بلو دعاء درقو نبر قن إبراهيم لكافر دعاء مدرك الكل سيبالو تمل سوال عليه الصلاة والسلام بسورة التوبة عليه وما كان استغفار إبراهيم إلا عن موعدة وعدها إياه فلما تبين له أنه عدو لله تبرأ إبراهيم لعباتاتشو دعاء ያደረጉት سأستغفر لك ربي إنه كان بي حفيا ብለው ሲለዩ ጥፋት አካባቢ ሲላቸው እኔ እንዳንተ አይደለሁም ጌታዬን ከጌታዬ ተስፋ አልቆርጥም እለምንልሃለሁ ምህረትን ብለው ነበረ ያችን ቃል ለመሙላት ረብ اغفر لي አቢ ለአባቴ ማርልኝ ብለው ለምነው ነበረ واغفر لي አቢ ربنا اغفر لي ولوالدي ብለው በኋላ ግን فلما تبين لها انه عدو لله يا الله ጠላት መሆኑ ግልጽ ሲሆንላቸው ተበረአ منه ከዚህ ነፃ ወጡ አይመለከተኝም አሉ ተውት አሉ قد كانت لكم أسوة حسنة في إبراهيم والذين معه آه، إبراهيم بسنيوم أبقتمي لنانت يسرى كل أنت رأيانو لأباسو دعاء يدرق سكر السماء دعاء ما درقوا لكافر دعاء لا تدرقوا لنانت ولا الله وهذا مما رجع عنه إبراهيم عليه السلام كما قال تعالى إبراهيم لأبيه إلا موعدة وعدها إياه وقتل الحاق في استغفاره لأبيه فقال قد كانت لكم أسوة حسنة في إبراهيم والذين معه وما أملك لك من الله من شيء مش كمل أدرى سورة الممتعين عرفتين ولا تخزني ولا تخزني يوم يبعثون ولا تخزني يوم يبعثون سوتش ميكا سكسبت አንተ ፊት ቀርበው ሁላቸውም የሚመረመሩበት ቀን ያ ረብ አታሳፍረኝ تخزني أي أجرني من الخزي يوم القيامة كوردت طبقين ويوم يبعث الخلائق أولهم وآخرهم كآدم كما ترشاو زر درس يميف يميكسكسوا بسكن روى البخاري عند هذه الآية عن أبي هريرة رضي الله عنه عن النبي صلى الله عليه وسلم إمام أبو هريرة هي آية بتنببت جزء يميكتلون حديث كنبي عليه الصلاة والسلام زقبوال إن إبراهيم رأى أباه يوم القيامة عليه الغبرة والكثرة إبراهيم يكام كان أبراو እሳቱ እላው ላይ ሆኖ አባቱን ያያላሉ وفي رواية أخرى عن أبي هريرة عن النبي قال يلقى إبراهيم وأباه لكام كان عباس يعجني إبراهيم فيقول يا ربي ኢነከ ወዓድተኒ አነከ ላ ትኽዚኒ የውመ ይብዓሱን ምን ነው የቂያም ቀን አላሳፍርህም ብለህ ቃል ገብተህልኝ አልነበረም ወይ? ፈየቁሉ ላሁ ተዓላ ኢኒ ሐረምቱ ልጀነተ ዐለ ልካፊሪን ታዲያ ለካፊሮች እኮ ጀነት ሐራም አድርጌያለሁ ብያቸዋለሁ። አከዛ ረዋሁ ዕንደ ሀዚህ ልአያ ወፊ አሐዲስ ልአንቢያ ወፊ ለፍዚህ የልቃ ኢብራሂሙ አባሁ አዘር የውመ ልቅያማ አባሁ ምን አዘር ይኸው ነቢም አዘር ነው አባቷ ነው من اللي وجهونه تاريخ أباه هذا لم ينسون لك يحننم حديث ይህንንም ሐዲስ ያኛውንም አያ ጠምዝዞ ለሆኑ ሰዎች ስሜት ሲባል ኢብራሂም አባታቸው አዘር አይደለም ብሎ መንገር በጣም ስህተት የልቃ ኢብራሂም አባሁ አዘር የውም አልቂያማ አዘር የተባለውን አባቱን ኢብራሂም የቂያም ቀን ያገኘዋል እና ምን ይላል وعلى وجهه آذر كثرة وغبرة በአዝር ፊት ላይ ጨለማ ሆኖ ጠቁሮ ከስሎ አቧራ በአቧራ ሆኖ ያገኘዋል። ፈየቁሉ ለሁ ኢብራሂም አለማ ቁል ለከ ላ ተዕሲኒ አባቴ እምቢ አትበለኝ አላልኩህም ነበር? እሽ በለኝ ብዬ አልነበረም ይሉታል። ፈየቁሉ አቡሁ ፈልየውም ላ አዕሲክ እሺ ዛሬ እምቢ አልልም፣ ዛሬ በለኝ እሺ። ፈየቁል ኢብራሂም ያ ረቢ እነከ ወዐድተኒ አላህ ቱኽዚየኒ የውመ ይብዓቱን ሰዎች የሚቀነቀሱ የሚቀሰቀሱ ቀን እንዳታሳፍረኝ ቃል ገብተህልኛል እንዲ ያረብ ከአዩ ኺዝጊን አኽዛ ሚን አቢ የላብዓት ከዚህ ከጀሃነም አባቴን ከማስገባት የበለጠ ما يا رب الله تعالى إني حرمت الجنة على الكافرين هذا جنة لكافر وشير مالك قال له ثم يقال يا إبراهيم انظر تحت رجلك إبراهيم ودقنه تملكت يقال له فيقول فإذا هو بذيخ متلطخ فيؤخذ بقوائمه فيلقى في النار ከዚያው ሲመለከቱ ደም በደም እንትን ያለ ኸልቃ ያሉ ደም በደም የተጨማለቀ ከዚያ فيلقى في النار ወደ እሳት يؤخذ بقوائمه ያ ያለው ኸልቅ የተሰበሰበው ነገር ወደ እሳት ሲወረወር ያሉ አባታቸውን በዚያ መልኩ ነው የሚወስድባቸው ስለዚህ በኩፍር ላይ የነበረ ቤተሰብ ምንም ያህል ወዳጃችን ቢሆን ምን ይደረጋል በኩፍር يوم لا ينفع مال ولا بنون يوم لا ينفع የማይጠቅምበት ቀን مال ولا بنون ገንዘብና ልጆች የማይጠቅሙበት ቀን إلا من أتى الله بقلب سليم ሰላማዊ በሆነ ልብ ታጅቦ የመጣ ሰው ካልሆነ በስተቀር ማንንም ምንም የማይጠቅምበት ቀን አታሳፍረኝ ያ ረቢ አሉ ኢብራሂም